ትግል ሲባል ጎን ለጎን አብሮ የሚታየው ነገር የዚህ ትግል የሚወስደው ረጅም ጊዜ ነው። በዛ ሂደት ውስጥ ደግሞ መነሾ ላይ ትግሉ የተነሳበት ነገር በምንም አይነት መልኩ የጊዜው መርዘም አደጋ መሆን የለበትም የሚለውን ነገር ለማስመር ነው። ከዛ በዘለለ ደግሞ ምናልባት specified አድርገን በምንመለከት ጊዜ ቅድም አቡ መላክ ያነሳው በተለይ ኢትዮጵያ ሙስሊሞችን ሰላማዊ ትግል አስመልክቶ በተለይ ዲያስፖራው ላይ ያለው አካል ያንን ከዛ አካባቢ የሚመጣውን ነገር ጠብቆ ይዞ አለመሄዱ justified ያንን መብት የሚጠየቀው አካል መብት ላለመስጠት እንደ justification ሊጠቀምበት እንደሚችል ያነሳው ነገር አለ እና እሱ በጣም important ነጥብ ነው ብዬ ስለማስብ እሱንም እንዲሁ በደንብ መመልከት የሚያስፈልግ ይመስለኛል። ምናልባት in detail አንድ ትግልን ቅድም ፍትህም እንዳነሳው ስለ ሰላማዊ ትግል ስናወራ የኢትዮጵያ ሙስሊሞች ትግል አገሪቷ ውስጥ ከሚደረጉ ሰላማዊ ትግሎች ውስጥ አንዱ ነው። ምናልባት በቅርበት ስለምናውቀው እና ብዙውን ነገሮች እንዲቴል ስለምናውቅ ይመስለኛል ብዙ ጊዜ እንደምሳሌም እንዲሁም ደግሞ በትምህርት ሰጪነቱም ብዙ ጎኖች ስላሉት ይመስለኛል የምናነሳው እና እሱን specifically በምንመለከትበት ጊዜ ትግሉን successful እንዲሆን ከሚያደርጉት ነገሮች አንዱ የጊዜው መርዘም እንዳለ ሆነው ግን በዛ ውስጥ የትኛውም አካባቢ ያሉ ይህንን ትግል የሚደግፉ አካላት የሚጮውት ጩኸት ትግሉን ከጀመሩ አካላት ጋር ተመሳሳይ መሆን እንዳለበት ነው። ምናልባት አንዳንድ ጊዜ geographical እንትን የሚያመጣው effect ሊኖር ይችላል። ሁሉም የአካባቢውን ነገር ተከትሎ ሊሄድ የሚችልበት ሁኔታ ሊኖር ይችላል። ግን እዛ ላይ ያው ጥንቃቄ ማድረግ እንደሚያስፈልግ ነው። ሁሉም በሚመስለው መልኩ በሚሄድ ጊዜ ሌላኛው አካል እንደ ወይንም ይሄ የምንታገለው አካል እንደ justification ሊጠቀም እንዲጠቀምበት እንትን ክፍተት መስጠት የለብንም። ሌላው የተነሳው አንገብጋቢ ነጥብ ደግሞ ወሳኝ የሆነው ዋናውን ነገር እንዳለ ሆኖ ትንንሽ ነገሮች የተነሳንበትን ነገር እንዳያስቱን መጠንቀቅም እንዲሁ ሌላው አስፈላጊ ነገር ነው። በምሳሌነት የተነሱ ነገሮች አሉ። ይህ ሰላማዊ ትግል ፍትህን የማምጣት ጉዳይ ነው። ስለዚህ ፍትህን በማምጣት ሂደት ውስጥ የተለያዩ እይታዎች እንኳን ቢኖሩ እነዛን እይታዎች ቢያንስ አስታርቆ ያ ካልሆነ ደግሞ ጊዜያቸውን ጠብቆ በየተራ ሊመጡ የሚችሉበት condition ኦች አመቻችቶ መሄድ ያስፈልጋል። ስለዚህ አንድ ብዬ ወደ ሶስት አረኳቸው ነጥቦቹን። ስለዚህ እነዚህ ነገሮች ሰላማዊ ትግል በአጠቃላይ ኖት ኔሰሰሪ የኢትዮጵያን ሙስሊም ሰላማዊ ትግል ብቻ ሳይሆን በአጠቃላይ ሰላማዊ ትግሎች ከግብ እንዲደርሱ እንዳልነው ሰላማዊ ትግሎች ጊዜ ይፈልጋሉ፣ ረጅም ጊዜ ይወስዳሉ። በዛ ሂደት ውስጥ የተለያየ አካባቢ የሚነሱ ያንን ሂደት የሚደግፉ አካሎች የሚፈጥሯቸው ነገሮች ለበዳዩ አካል justification እንዳይሰጡ ጥንቃቄ ማድረግ ያስፈልጋል። at the meantime ደግሞ እነዛ አካሎች important ናቸው። ትግሉ ትግል ሲነሳ ከአንድ ቦታ ይነሳል። ያ ትግል በዛው መልኩ በዛው ይዘቱ ብቻ ሊቀጥል አይችልም። ምክንያቱም ያ የሚፈጥረው የራሱ የማዳከም tendency አለው። ነገር ግን ሌሎቹም ያንን ትግል ይዘው በሚሄዱ ጊዜ በ same tone ላይ በ same እንትን ላይ መኖር የሚኖርባቸው ይመስለኛል። አለበለዚያ ትግሉን ሊያዳክም ይችላል። ለበዳዩ አካልም justification ሊሰጥ ይችል ይመስለኛል። ያው በጣም ደስ የሚል ውይይት ነበረ። እኔ እንኳን ያው ትንሽ የሙስሊሙን ሰላማዊ ትግል ትንሽ በጣም ቀላልና ብዙም ልፋት የሚያስፈልገው አይደለም ብዬ ነው ማምነው። ምክንያቱም ጥያቄዎቹ በጣም ቀላል ናቸው። simple የሆኑ ውስጣዊ የሆኑ ማንኛውም እንኳን ዲሞክራት ዲሞክራሲን አሰፍናለሁ የሚል መንግስት ይቅርና ዲክታተሮችም ሊመልሱት የሚችል ነው። ነገር ግን ከሙስሊሙ ትግል ውጭ ያሉ ሌሎችን የሰላማዊ ትግሎችን ስንመለከታቸው በተለይ በሀገራችን ውስጥ ያሉት ምንም አይነት የውጭ ድጋፍ ከሌላቸው በተለያዩ መንግስታቶች ካልተረዱ እንዴት አድርገው ስኬታማ ሊሆኑ ይችላሉ? ይሄ አያጠያይቅም። ያጥም በታሪክ ስንመለከት ብዙ ጊዜ ሰላማዊ ትግል በሌላ ኃይል ካልተደገፈ መጨረሻ ላይ ወታደር ነው የሚቀማው። የህዝብ አመጽ ወይም የህዝብ ትግል በራሱ ፍሬ ይሰጣል ማለት ወይም ፍሬ ከሰጠ በኋላ ህዝቡ ለዛ የዚያን ፍሬ ተቋዳሽ ለመሆን guarantee ያለ አይመስለኝም። በሀገራችን ሰላማዊ ትግል አለ ወይ የሚሉ ጥያቄ አለ። ይህንን recognize ማለት በጣም አስፈላጊ ነው። ምክንያቱም ብዙ ሰዎች መከራ እያዩ ህይወታቸውን የከፈሉበት የተተቃዩበት humiliate የተደረጉበት ትግል ነውና recognition መስጠቱ እጅግ አስፈላጊ ነው ተከተሱ አይደለም እሱ ሌላ ነው አለ የለም ግን ጥያቄው ራሱ ትንሽ አሳስቦኛል ትግሉ አለ ቀና መንገድ ላይ ነው አይደለም እሱ መነጋገር ይቻላል አንድ ነገር መታወቅ አለበት የመንግስት ጥንካሬ የተቃዋሚ እንቅስቃሴ ሊጋርደው ይችላል ይህም መስተዋል አለበት አንድ መንግስት ጠንከር ያለ ፖሊሲ ካለው ጠንከራ ላይ አጀንዳ ካለው የሚሸጥ አጀንዳ ካለውና በዛ ላይ ደግሞ security force ኡና የጦር ኃይሉ ጠንካራ ከሆነ በቀላሉ ማንቀሳቀስ ያዳግታል። smart የሆነ ፖሊሲ ይዞ መቅረብ ያስፈልጋል። ከዛ የተሻለ እንቅስቃሴ ማሳየት ያስፈልጋል። ያ መንግስት ግድፈት ብቻ ስላለው ይወድቃል ማለት አይደለም። ከዛ የተሻልኩ መሆንን ማረጋገጥ አስፈላጊ ነው። ያ ከሌለ የህዝቡን የተቆቃ ጊዜ ማራዘም ነውና እዛ ላይ ተቃዋሚ ቡድኖች እጅግ እጅግ ሰፊና የጠለቀ ስራ ይጠብቃቸዋል። የሚሸጥ አጀንዳ ነው ያስኩት አይደለም የሚለው መመርመር አለባቸው። ብዙ አጣያቂ ነገሮች አሉ። የኢህአደግ አጀንዳዎች አንዳንድ ጊዜ ብዙዎቹን የማረኩበት ወቅት አለ። እነዛን አጀንዳዎች በተሻለ መንገድ ማቅረብ ይችላሉ የሚለውን መንገድ ከመያዝ ይልቅ ተቃራኒውን መያዝ የወደዱ አሉ። ያ ደግሞ ብዙ ችግር ውስጥ እንዲገቡ አድርጓቸዋልና ሊያስተውሉት ይገባል። በተለይ የብሔር ብሔረሰቦችን ችግር መቀበል ያለመቻል የአስተዳደር ሁኔታ ላይ ተሻፏል አስተካክላለሁ ከማለት ይልቅ dismissive መሆንና አያስፈልግም ማለት እነዚህ የሃይማኖት እኩልነት ላይ ያለው አቋም የተለያዩ ጉዳዮች ስለነሱ ብዙውን ጊዜ ችግር ያለበት አጀንዳ ተይዞ ስለሚጓዝ ያ የአጀንዳው መጣመም የትግሉንም መቀጠልና መዳከም አጥቷልና ቢያስተውሉት መልካም ነው። ይህ ግን ኢህአደግ ትክክል ነው አሰኘው። ይህንን ለማለት የቻልኩበት ሁለቱ እንዴት ተሳሳታሉ ማለት ስለ ጠቅላላ ምሳሌ አለ። አንድ ሰው ሁለትና ሁለት አምስት ነው ካለ መላሹ አይ ሁለትና ሁለት ስድስት ነው ብሎ ትክክል ልሰኝ አይችልም። እት መላሹ ደግሞ ሁለትና ሁለት ስድስት ነው ብሎ ስለተሳሳተ ሁለትና ሁለት አምስት ነው ያለው ግለሰብ ልክ ነው ማለት አይቻልም። ስለዚህ የተሳሳቱ አጀንዳዎች ስላሉ አግሞ የተሻለ አጀንዳ ማቅረብ የሚችል እስኪመጣና እንድመጣ ያለው ደግሞ እስኪጠናከር ማድረጉ ይሻላል። የውጭ እርዳታ የሚለውን የውጭ እርዳታ የሚወጣው ህዝብን ሞብላይዝ ለማድረግ የሚችል አካል መሆኑን ሲያዩ የውጭ ኃይሎች ድጋፍ ሰጣሉ ሁሉ ጊዜ የውጭ ፖሊሲ የሚመራው በተለይ የትልልቅ አገሮች የውጭ ፖሊሲ በስልጣን ላይ ያለ መንግስት ነው ቅድሚያ የሚሰጡት። ያ መንግስት challenge መደረጉ ካዩና ሌላው ተቃዋሚ ነኝ የሚለው ጥሩ አጀንዳ ያለው ህዝቡ ሞብላይዝ አድርጎ ይህን መንግስት ሊያንገዳግደው ይችላል፣ ከተካም stability ሊያመጣ ይችላል ካሉ interfere ያደርጋሉ፣ ያግዙታል። ያንን ማምጣት የግድ ነው። ያ ከሌለ እንግዲህ ከሰማይ ዳቦም እንደመጠበቅ ነው። ያንን የተቃዋሚ ጥንካሬ እጅግ አስፈላጊ ነው ማለት ነው። ሌላው ቅድም አንዱ የተነሳው ጥያቄ በተቃዋሚ ቡድኖች መካከል ያለው መከፋፈል የመንግስትን ጥንካሬ ያመጣል። በጣም ጥሩ ነጥብ ነው። ሌላ ከዛ ቀደም የምታወቅ ያለበት ይህንን ክፍፍል የሚያመጣው ምንድነው? ደጋፊ ስህተት ብዙን ጊዜ ይበሳና በመሪዎች ላይ ብቻ ኩነናው ይበዛል። ደጋፊው ራሱ ክፍፍልን የሚመጥ ከሆነ ደጋፊው democratic mind የሌለው የኔን ሀሳብ ብቻ እያለ በትልቅ በትልቁ የሚናቆርና አላማውን የምስት ከሆነ ያንን አይነት ኃይል መምራት እጅግ አዳጋች ነው። ስለዚህ democratic culture ን ለማስፋፋት ትልቅ ትልቅ እልህ ስራዎች መሰራት አለባቸው። ህዝብ የሚቻቻልበትና የተለያዩ ሀሳቦችን ማስተናገድ እንድማር እያንገሸገሸው የማይወደውን ሀሳብ መስማትና ማስተናገድ እንዲችል ማስተማር አስፈላጊ ነው። ይህ ከመሪዎች ይጠበቃል። ከተመሪዎች ከሆኑ ከደጋፊዎች ደግሞ ያንን መቀበልና ከነሱ የምጻዘር ሐሳብ ያለውንም በክብር የማዳመጥና የማስጨረስ የራሳቸውን ሐሳብ በክብር የማቅረብን ስልትና ስርዓት መማር አለባቸው። ይህንን ከተማሩ በራሳቸው ካምፑን ውስጥ መከፋፈል ሊያስወግዱ ይችላሉ፣ በጋራ ሊቆሙ ይችላሉ። ያ ካልሆነ ግን ትንሿ ነጥብ ለምን ከላይ ተለየች እያለ ወደ ኩርፊያና ወደ መጠላለፍ የሚሄድ ከሆነ ሁሌ አንዱ ሌላኛውን ጠልፎ ተረጋጭ ይሆናል ለማለት ያደፍራል ሌላው የሰላማዊ ትግል የምነሳው የበሰለ ሁኔታ ሲኖር መነሳት የምን ነው ያ ግን ሁል ጊዜ ተመቻችቶ አይመጣም ህዝብን ገፍቶ ከጫፍ አድርሶ ካልተነሳ ሲሙሌት ትሆናለ የሚል ጫና ሲያደርጉበት ሁኔታዎች ሳይበስሉ ይነሳል ትግል ለምን ተነሳ አይባልም ተገፍቶ ተበድሎ ትግል ይወልደዋል በትግል ሂደት ውስጥ ጥንካሬውን ያመጣል ሁኔታዎች ተመቻችቶለት የተነሳው በቀላሉ ድል ያደርጋል ሌላው ግን ተገፍቶ በጠንካራ መንግስት መብቱ ተረግጦ አንተ መነሳት አትችልም እየተባለ ሂሙሌት የሚደረግ ከሆነ ግን አሻፈረኝ ብሎ መነሳቱ ያለ ወቅቱ ቢሆንም በትግል ሂደት ውስጥ መስዋዕትነት እየከፈለ እየተማረ ይሄዳል። ከስህተቱ እየተማረ ዲሲፕሊኑን የፖሊሲ አወቃቀሩን እያበጃጀ እያስተካከለ ይመጣል። successful ለመሆን ምን ያስፈልጋል? ፖሊሲውን ከወቅቱ ጋር እያዛመደ መሄድ ነው። ይሄ ሰፊ discussion ነው። ገረፍ ገረፍ ለማድረግ ፈልጌ ነው ጊዜ ስለሌለ አንድ ብዙ ጊዜ ደጋፊዎች ይህንን ማስተዋል አለባቸው። አንድ ድርጅት ፖሊሲውን ሲቀይር ለምን የሚለውን ድሮ ነው ይሄንን ነው ጀመርኩት ከዛ ውጪ አይደለም የሚለውን ነገር ለምን መሪዎች እንደቀየሩ ማወቅ ይኖርበታል መጠየቅ መሪዎች ደግሞ ለምን እንደቀየሩ ምን logical የሆነ አቀራረብ እንደያዙ ምን ጥቅም እንደሚያመጣ በምን አቅጣጫ ተጉዞ ከዛ ግብ መድረስ እንደፈለጉ ማብራራት መቻል አለባቸው። ኮሙኒኬሽን በጣም አስፈላጊ ነው። ወድካሚ ነው፣ ዳገት ነው፣ ተራራ ሜዳ፣ ቁልቁለት ነው፣ ሸንተረር ነው፣ ጋራ ቁጥቋጥ የበዛበት እሾህ የሞላበት እግርሚያ ደሙ ጋሬታ እንቅፋት አዳላት የሆነ ከመሬት የሚያፈር ጥንቃቄ የሚሻ ማሰብ በመሪና በተከታይ መካከል ያለው ችግር በጣም በጣም በጣም ልንወያይበት የሚገባ ጉዳይ ነው። ምክንያቱም መሪዎች የፖሊሲም ሽፍት ሆነ አጠቃላይ የአስተሳሰብ ለውጥ በሚያመጡበት ሰዓት ለረጅም ጊዜ ሲያስተምሯቸው የቆዩትን የፖለቲካ አስተሳሰብ ጥለው ተከታዮቻቸው ሌላ አዲስ ራይና አዲስ አካሄድ እንዲሄዱ ብዙ ጊዜ ይፈሯቸዋል ተከታዮቻቸውን እና ሊደርሽፖች እንዲህ አይነት courage የላቸውም። ይሄ በኢትዮጵያ የፖለቲካ ታሪክ እየታየ አይደለም። ለምሳሌ ላለፉት ሀያ ሶስት ዓመታት ሀገሪቷ የቆየችው በፌዴራላዊ state ነው። ይሄ federal structure ያመጣው ፌዴራላዊ አወቃቀር ያመጣው benefit አለ በተለይ ለብሔር ብሔረሰቦች እና ይሄንን ነገር ደግሞ ባህላዊ ስርዓትን የሚደግፉ አካላቶች አሉና ይሄ አህዳዊ ስርዓትን አይነት ፖሊሲ ማካሄድ ፖለቲካ benefit እንደሌለው leadership ላይ ያሉ ሰዎች ያውቃሉ። ግን ተከታዮቻቸው ያንን ነገር የማዳመጥ ለማዳመጥ ዝግጁነት ስለሌላቸው ይህንን courage ኖሯቸው የማይሉበት ሁኔታ አለ እና ይሄ ምናልባት በእርግጥም ብንወያይበት ሌላ ጊዜ የተሻለ ነገር ነው። ባይሆን ወደዚህ ወደ ዋናው ርዕሱ ወደ ሰላማዊ ትግሉ ስመለስ ማለት ነው። ሰላማዊ ትግል ጊዜና ወቅትን የሚጠይቅ ነው ሲሉ ቅድም ሀቅ መስማት ሰምቼው እና ዛሬ ያለው ጊዜና ወቅት ምናልባት በስልሳዎቹ ከነበረው ጊዜ በተሻለ መልኩ ለሰላማዊ ትግል fertile ground ኦች አሉ የሚል እምነት አለ። ይሄ ወደ ተግባር ቢቀየር successful ሊሆን የሚችልበት አጋጣሚዎች 21ኛው ክፍለ ዘመን አሁን ያለንበት የወለዳቸው ነገሮች አሉ 2014 ዛሬ ኢንተርኔት በየቦታው አለ social media ዎች ለሁሉም accessible ናቸው ለሌላው ዓለም ምናልባት እኛ ሀገር ስንሄድ ምናልባት ከአንድ ነጥብ ከአንድ percent በታች የሆነበት ሁኔታ አለ ይሄም ሆኖ ግን ይሄም ሆኖ ግን ህብረተሰቡ በስማ በለው ብዙ ጊዜ information የሚቀያየረው እኛ ሀገር በዛ መልኩ ስለሆነ አሁንም እድሉ አለ ወደ ህብረተሰቡ information ኑ እንዲደርስ እና ከየትኛውም ጊዜ በተሻለ ሁኔታ ለሰላማዊ ትግል successful ሊያደርጉት የሚችሉ አጋጣሚዎቹ አሉ የሚል እምነት አለ። ምክንያቱም መንግስት ዛሬ እንደሌላው ጊዜ ሁሉ ሀያ ሺህ ሰው ሰላሳ ሺህ ሰው ገሎ የትም አይገባትም። አንድ ሺህ ሰው ገድሎ የትም አይገባም። ICC ዛሬ አናቱን ይዞ አውሮፓ court ያቀርበዋል እና የኬንያን ማነው በምርጫ ጊዜ የኬንያው መሪ አሁን ለምሳሌ ሰሞኑን የቀረበበት ሁኔታ ያለ እና ከምርጫ ጋር ተያይዞ በደረሱ ግድያዎች ነው ይህ ሰው የዛሬ ፍርድ ቤት የቀረበው ኬንያታ እና ለአምባገነኖች ቦታ የሚሰጥ አይደለም አሁን ያለንበት ዓለም የስ የታጠፉ ሰላማዊ ትግሎች አሉ። እነዛ ምናልባት ሰላማዊ ትግሎች ናቸው ወይስ revolution? ምናልባት አንድነታቸውና ልዩነታቸው I think ሊታይ ይገባዋል። እንግዲህ ረጅም ነው እርጋታ የሚፈልግ ሩቅ ነው መንገዱ ስሜትን የሚነድ የሴቱን የወንዱ ከፍታ ቦታ አለው። ገደላ ገደል ነው ወንዞች የሞሉበት ፈተና የበዛው ጉዞው ረዥም ነው የድንጫፍ ጫፍ መድረሻው ጉዞ ረዥም ነው። አሁን ጥሩ ጥሩ ነጥቦች ተነስተዋል። ያለ ውጭ እርዳታ አንድ ነገር ከግቡ ይደርሳል ወይ? I think ማንኛውም ትግል ሲነሳ የውጭ እርዳታን consider ካደረገ ወይንም ያንን ለመሰረት ወይንም አድርጎ ከተነሳ አንድ ትግል ትንሽ አስቸጋሪ ይመስለኛል ሳስበው። ምክንያቱም አንደኛ የውጭ ሰዎች ወይንም ከውጭ እርዳታ የሚሰጡ አካላቶች ማለት የነሱ ራሱ እንትን ምንነት ለአንድ ትግል ያላቸው ሚና ወዘተርፈ ራሱ character ሩ የቀየረበት ሁኔታ አለ። ለምሳሌ ከዚህ ከ cold war በፊት የነበረውና አሁን ይሄ so-called cold war ከእንትን ካለ በኋላ ሶቪየት ህብረት ከተበታተነች በኋላ ያለው ሁኔታ የተለየ ሁኔታ ነው እና እና ሁለተኛ ነገር ደግሞ ለአንድ ትግል ስኬት የውጭ ሰዎች እርዳታ እንትን እንደ ቅድመ ሁኔታ ሊቀመጥ የሚያስችል ምንም አይነት empirical የሆነ እንትን የለም፣ evidence ም የለም። ማለት አንዳንድ ጊዜ የውጭ እርዳታ ኖሮ successful የሆኑ እንትኖች revolution ኖች አሉ of ኮርስ ነገር ግን ደግሞ ያለ ምንም የውጭ እርዳታ successful ሆኑ ብዙ አሉ። አሁን ለምሳሌ የሰሜን አፍሪካን revolution ብንመለከት ከውጭ እርዳታ ጋር ምንም አይነት ግንኙነት የላቸውም። የህዝብ እንትኖች ናቸው። እንደውም እንግዲህ የውጭ እርዳታ ስንል ብዙ ጊዜ ያው ምዕራባውያንን ነው በጭንቅላታችን ውስጥ የምንጨምረው እና እንደውም እነሱ የሚፈልጉት አይነትም አልነበረም አብዮቱ outcome ሙም እንዲሁ of course አንዳንዱ በኋላ የተቀለበሰበት ሁኔታ አለ። ምናልባት የህዝብ ትግል ሁሉ እንትን guarantee አይሰጥም ያለው of course guarantee አይሰጥም። የተገለበጠበት ሁኔታ አለ። የኢጅፕቱ እና አንዳንድ ጊዜ በሌሎች እንትኖች ሊጠለፍ የሚችልበት ሁኔታ አለ። of course eh, eh, አሁን የግብፁን እንደ ብናነሳ ለምን ተጠለፈ ምናምን ብለን ልንመረምር እንችላለን። ነገር ግን ሁል ጊዜ እንደዛ ደግሞ ይሆናል ማለት አይደለም። eh, በሪቮሉሽን ተነስቶ ሰክሰስፉል የሆነ ለውጥም ያለበት ሁኔታ አለ እና ማንኛውም ትግል ከመነሻው የውጭን እርዳታ ከ ከግምት ውስጥ ያስገባ እንቅስቃሴ ጥሩ አነሳስም ማለት ነው። በመጀመሪያ ነገር ጥሩ አነሳስም ማለት ነው። እንኳንስ የስኬት የስኬት condition ሊሆን ቀርቶ ራሱ calculation መግባቱ ራሱ ተገቢያል። ያ እንደ የሚጠቅም ከሆነ እንደ added value ሊታይ ይችል ይሆናል እንጂ እና ስለዚህ በእኔ አመለካከት ትግል አንድ ትግል ሲነሳ ውጭውን ለዛ ትግል ከግብ መድረስ የውጭውን ዓለም እርዳታ ከግምት ውስጥ ያስገባ ከሆነ ለ failurity በጣም የተዘጋጀ ሆኖ ነው የሚታየኝ በኔ በተረፈ ግን የውጭ እርዳታ usually የሚመጣው ከግል ጥቅም ጋር በተያያዘ ነው። ያ ግል ጥቅም ደግሞ ብዙ ጊዜ በስልጣን ላይ ካለው ነገር ጋራ ማለት ከዛ ውጭ የሚሆንበት ሁኔታ አለ። በተለይ ግን በአሁኑ ሰዓት የ ideology ልዩነት የለም ምናምን በፊት ከ ideology ጋር በተያያዘ ይደረጉ የነበሩ ነገሮች አሉ። አሁን ግን ያ ነገር ስለሌለ ወንድሜ ፍትህ እንዳለው የውስጥ ትግል በጠነከረ ጊዜ አሁን በስልጣን ላይ የተቀመጠውን ያነቃንቀዋል የሚል እምነት በሚኖርበት ጊዜ የውጭ ሰዎች react የሚያደርጉበት ሁኔታ ነው። ያንን ነው እያየን ያለነው። ከዛ በተረፈ እንግዲህ ኢትዮጵያ ውስጥ ሰላማዊ ትግል አለ ወይ የለም ወይ የሚለው ጥያቄ I think ያው ልንወያይበት የምንችልበት ይመስለኛል። ማለት እንትን የለም ማለት አይደለም። ትግሎች ያው ቀደም ብለን የሚያነሳናቸው ነገሮች አሉ። የፖለቲካ ፓርቲዎች አሉ፣ ለመወዳደር ይሞክራሉ፣ አንዳንድ ስብሰባዎች ያደርጋሉ፣ ምናምን ያደርጋሉ። ግን ጥያቄውም የተነሳው እንደገና ደግሞ ማብራሪያውንም የሰጠነው ከዚሁ ይሄንን ነገር ከግምት ውስጥ አስገብተን ነገር ግን አንዳንድም የሰላማዊ ትግል ከግቡ እንዲደርስ የሚያስፈልጉ የተለያዩ ቅድመ ሁኔታዎችን ያነሳናቸው አሉ እና ያን እንደው ከግምት ውስጥ እናስገባ። በዛ መልኩ እንቅስቃሴዎች እየተደረጉ ነው ወይ ከሚለው ይመስለኛል እና ከዛ አንጻር ስንመለከተው ብዙዎቹ ለሰላማዊ ትግል ከግብ መድረስ የሚያስፈልጉ አይነት እንቅስቃሴዎች ሀገራችን ውስጥ እየተደረጉ ነው ለማለት አስቸጋሪ ነው። እና ምሳሌዎችንም የሰጠንበት ሁኔታ አለ። የስልጣን ማማ ላይ ቁጭ ብለው በየትኛውም አይነት ስርዓት እያስተዳደሩ ያሉ መንግስታቶች ሲመጡ በሌላ መንግስት ተደግፈው ነው። የየትኛውም ታሪክ ካጠን ወደኋላ መለስ ብለን ካየን ከጀርባ ይኖራሉ መንግስታቶች። አለበዛ ግን ከኢትዮጵያም የኢትዮጵያንም ታሪክ ብናይ የደርግ መምጣትንም ስናይ አነሳሱ የህዝብ ትግል ነበረ። መጨረሻ ግን ያው በወታደር ተቀምቷል። እንደዚሁ ደግሞ ስኬታማ የሆኑትን ስናይ አብዛኞቹ ማለት ነው 99% በውጭ መንግስታት ተደግፈው ነው። የኩባን ሪቮሉት የኩባን እንቅስቃሴ ብንወስደው ኢትዮጵያ ውስጥም ኢህአዴግም እንዴት መጣ ብንል አብዛኞቹ ለሰላማዊም ትግል የተነሳው መሳሪያም ይዞ የተነሳው ከበስተኋላው መንግስታቶች አሉ እና ምን ለማለት ነው በኢትዮጵያ ውስጥ ያሉት ተቃዋሚ ፓርቲዎች ጥረት እያደረጉ ነው። የተለያዩ መንግስታቶችን ለመሳብ እየሞከሩ ነው። ግን እስካሁን ስኬታማ የሆኑ አይመስለኝም። በዛ ላይ በዛ ላይ ደግሞ ስኬታማ ካልሆኑ ዝም ብሎ ሀገር ውስጥ ብቻ ህዝብን ማነሳሳትና ወደሆነ ቅድም እንደተባለው ወደ አመት ሰላማዊ ትግል አንዱ አካሉ አመት ነውና አመት ካነሱ ህዝቡ አመት ቢያነሳ ምላሹ አጸፋው በጣም ከባድ ነው የሚሆነው። ውጤት ደግሞ ከመጣ የሆነ ያልታሰበ አካል መጥቶ ይዋል የሚል እንዲህ አይነት ስጋት ስላለኝ ነው። ይሄ እንግዲህ ታሪክን ካየን በጣም በጣም ብዙ አለ ብዬ አምናለሁ። ግን አንዳንድ ጊዜ ግን በቀጥታ ላናያቸው እንችላለን የውጭ ኃይሎችን ግን indirectly በደንብ አድርገው ያን አካል support ያደርጉታል፣ ያደራጁታል፣ ያዋቅሩታል፣ እንዴት አድርጎ ስልጣንን መያዝ እንዳለበት ያሳዩታል የሚል እምነት አለኝ። የኢራኑ revolution ብንወስድ አሁንም Middle East ያሉ መንግስታቶችን ብንመለከታቸው በጠቅላላ በሌላ መንግስታቶች የተቀመጡ ናቸው ብዬ ነው ማምነው። አላሁ አለ ማለት የኢትዮጵያንም የደርግን አመጣጥ ብንመለከት ቤት ማለት የውጭ ሚና ለዛ አሁን እንግዲህ ምን ነው የምንነጋገረው ለአንድ ለውጥ መምጣት የውጭ ሰዎች ያላቸው ሚና ነው እየተነጋገር ያለ ነው። ምክንያቱም ከመጡ በኋላ አንድ ስልጣን ላይ ከመጣ በኋላ የውጭ ሰዎች አሉ የሚለው of course ማለት ምክንያቱም ነው globalized የሆነ አለም ላይ ነው ነው እና ስለዚህ የግድ እንትን ታደርጋለህ። of course በፊት ጊዜ የ ideology ስትመርጥ የምትመርጣቸው ሀገሮች አሉ ማለት ነው። ለምሳሌ ኢትዮጵያ ያን ጊዜ ኮሚኒዝምን ስለመረጠች ያው ደግሞ እዛ ኮሚኒስት ውስጥ በዛ ideology የተጠመቁ ሰዎችም በዛ በአብዮቱ ላይ ሚና ስለነበራቸው ወደዛ ወደዛ ገባን እንጂ ሌላ አይነት መንገድ መርጠን ቢሆን ኖሮ ደግሞ የሌላ ሽርክ እንሆን ነበር እና ያ እንግዲህ ሽርክ የመምረጡ እና ሽርክ የማግኘት ሁኔታ የመጣው አንድ ስልጣን ላይ ከተወጣ በኋላ ግን ስልጣን ላይ ወደ መውጣቱ process ላይ ሁል ጊዜ የውጭ ሰዎች እጅ አለበት ወይንም የውጭ ሰዎች ሚና ከፍተኛ ነው ወይንም ደግሞ የውጭ ሰዎች እጅ ሳይኖርበት ወደ ስኬት የሚሄድ ነገር የለም የምንል ከሆነ በዛ አስተሳሰብ ላይ አልስማማም። ምክንያቱም አሁን የቀረቡትን ምሳሌዎች ራሳቸው ብንወስድ አሁን የኩባ ሪቮሉሽንም ቢሆን ሆነ የኢትዮጵያን ብንመለከት የሀገር በቀል የሆኑ አብዮቶች ናቸው። የሀገር በቀል ናቸው። of course ከዛ በኋላ ስልጣን ላይ ከተወጣ በኋላ ግን እንደሚመረጠው ideology ወዳጅና ጠላት ያው እንትን ይቀመጣል ማለት ነው። ኮሙኒዝምን የመረጠው የሶቪየት ህብረት ወዳጅ የአሜሪካ ጠላት ሆኑ። እንደ ፒኖቼ እንደምናምን ደግሞ ሌላውን የመረጡት ደግሞ ያው የአሜሪካ ወዳጅ የራሽያ ጠላት የሆኑበት ሁኔታ አለና በአጠቃላይ ከተመለከትን ብዙ አብዮቶች አገር በቀል ናቸው። ግን ከዛ በኋላ የውጭ influence ግን ይመጣል ኮርስ በዛ ላይ ስምምነት አለ። በተለይ አገሮቹ developing ሀገሮች ናቸው። ብዙ ጊዜ ችግር ያለባቸው ሀገሮች ስለሆኑ የግድ የውጭውን እርዳታ የሚፈልጉበት ሁኔታ አለ። ያ እንግዲህ ስልጣንን consolidate ለማድረግ በምታደርገው process ላይ ነው። ግን ወደ ስልጣን የመምጣቱ ሂደት ላይ አብዮቱን አፈንድቶ አብዮቱን ወደ ተግባር እንትን አላለም። በዛ ሂደት ላይ ግን ብዙ ጊዜ አገር በቀል የሆኑ ሁኔታዎችን ነው የምንመለከተው። ሰላማዊ ትግል እንዲሳካ ግባቶቹ እንዳይደናቀፍ ጥንቃቄዎቹ የሚለውን በሁለት ተከታታይ ለሁለት ጊዜ ያቀረብነው ዝግጅት እንግዲህ ይሄንን ይመስል ነበር። በተለይ የራዲዮ ልጃሽ ዋና አዘጋጅ አቡ መላይካ ይህንን ቶፒክ ወስዶ ለሁለት ሳምንት የዛሬ አስራ አምስት ቀንና ዛሬ በዚህ ጉዳይ ላይ ጥሩ በሆነ አይነት መንገድ ሄዶበታል በሰፊው ተወያይተንበታል በዚህ ውስጥ በተለይ ሰላማዊ ትግልን በተመለከተ ማሱን ወይንም ህዝቡን ያልያዘ ሰላማዊ ትግል መንገዱ በጣም ውስብስብ እንደሚሆን በብዙ ምሳሌዎች የታየበትን ሁኔታ አንስቷል እንዲሁም ደግሞ ብዙ ሊነሱ የሚችሉ ብዙ የማይስተዋሉ ሰላማዊ ትግል ውስጥ ያሉ ፋይዳዎችንም እንደዚሁ አንስቷል ጽናቱንም በተመለከተ እንደዚሁ ያም የሰላማዊ ትግል part እንደሆነ በሰፊው አይተነዋል። ኢትዮጵያ ውስጥ ባለ ሁኔታ በምናይበት ጊዜ በተለይ የሙስሊሙ ትግል በዚህም ለሰላማዊ ትግል practical በሆነ መንገድ ምሳሌ ሊሆን እንደሚችል በተደጋጋሚ በብዙ መንገድ ያየንበት ሁኔታ አለ። በአጠቃላይ ኢትዮጵያ ውስጥ ኢትዮጵያውያን ሰላማዊ ትግልን እያደረጉ ያሉበት ሁኔታ ነገር ግን practically በደንብ ሰላማዊ ትግል ሙሉ ለሙሉ ተግባራዊ የሆነበት ሁኔታ ብዙ እንደማይታይ ለዚህ ምክንያት ናቸው የተባሉ የተለያዩ የተለያዩ አይነት ምክንያቶችን የተለያዩ ነገሮች የተነሱበት ሁኔታ ነበር። ዛሬ እንግዲህ ያደረግነው ሁለት ጉዳዮች ላይ ነው። ሁልጊዜ በሁለት ከፍለን ነው የምንሄድበት። ይህ room አላማው የሀገሬ ጉዳይ ያገባኛል የሚል መሪ መፈክር ነው ያለው። ስለዚህ በመጀመሪያ አጠቃላይ በሀገሪቷ ዙሪያ ላይ ከተከሰቱ ከተባሉት ጉዳዮች መካከል በሳምንት ውስጥ ከነበሩት ውስጥ አንኳሩም የምናነሳበት ነው። የመጀመሪያው part ዛሬ የኦርቶዶክሱ ማህተብ ይውለቅ የማን አጀንዳ ነው? የኦርቶዶክስ ማህተብ ይውለቅ የሚለው ሀሳብ የማን አጀንዳ ነው በሚል ሰፊ ውይይት ነበር ያደረግነው። ዶክተር ሽፈራው ከኢህአደጉ ጋዜጠኛ ከቢን ጋር ያደረጉትን በዚህ ጉዳይ ላይ የኦርቶዶክስ ማተብ ይውለቅ የሚለውን አባባላቸውን ያስተባበሉበትን አውዲዮ ካስተመጥን በኋላ በዛ ጉዳይ ላይ ሰፊ ውይይት አድርገናል። በሁለተኛው ፓርቲ እንግዲህ አሁን የተሳተፋችሁበትን የሰላማዊ ትግልን በሚመለከት ያነሳነው ውይይት ነው የሄድንበት። እንግዲህ በሚቀጥለው ሳምንት ደግሞ በሌላ ርዕስ ላይ እንደዚሁ እስከምንገናኝ ድረስ የዛሬ ውይይታችን ይህን ይመስል ነበር። ታዳሚዎች እንዲሁም ይህንን ርዕስ ወስዶ ያቀረበልንም ሁላችሁንም እጅግ በጣም አመሰግናለሁ። ቴንኪ በጣም እንግዲህ የሚቀጥለው ሳምንት እስከምንገናኝ ድረስ እንግዲህ ቸር ይጠመን ሁላችሁንም። ረጅም ነው ቃል ኪዳን ገብተናል ኢስላምን ልንጠብቅ የአሚርን ትእዛዝ ተከትለን ልንዘቅ አሚር የታየውን አልታየንምና መታገስ ግድ ነው። አይቾክልም ጀግና ኢስላም ይከበራል ባለንባት ምድር ዳግም እንደገና